بسم الله الحمد لله بسم الله الصلاة والسلام على رسول الله صلى الله عليه وسلم فإذا تحققت أنهم مقرون بهذا فإذا تحققت ካረጋገጥ أنهم مقرون بهذا እነሱ በዚህ የሚያጸድቁና የሚያረጋግጡ መሆናቸውን وأنه لم يدخلهم في التوحيد الذي دعا إليه رسول الله صلى الله عليه وسلم የአላህ መልክተኛ ዓለይሂ ሰላቱ ወሰላም ወደ እሱ ወደ ጠሩበት ተውሒድ ውስጥ እንዳላስገባቸው ካረጋገጥክ የተውሒድ ሩቡብያን ማረጋገጣቸው ፈጣሪያችን አላህ ነው ብለው ማለታቸው ሚረዝቀን አላህ ነው ብለው ማለታቸው እስልምና ውስጥ ወይም መልእክተኛው ዓለይሂ ሰላቱ ወሰላም የጠሩበት ተውሂድ ውስጥ እንዳላስገባቸው እንግዲህ መልእክተኛው ዓለይሂ ሰላቱ ወሰላም ጠሩበት የሚባለው ተውሂድ بتلي ألوهيون عباد الله الله بتشام أدرقنا ملون توحيد بالتعرم مالتنا ملكتني عليه الصلاة والسلام نا زي وسط أن دالاس كاوك وعرفت أهنم كاوك أن التوحيد الذي جحدوه النص ابلوت يدروش مشتكوش ابلوت توحيد هو توحيد العبادة توحيد العبادة مهون كاوك الذي جحدوه الذي جحدوه وعرفت أن التوحيد الذي جحدوه وعرفت كاوك أن أن التوحيد الذي جحدوه የመካ ሙሽኮች ጃህድ ያደረጉት ተውሂድ መሆኑን ካወክ هو توحيد العباده የዒባዳው ተውሂድ መሆኑን ካወቅ አለዚ ዩሰሚህ ልሙሽሪኩነ ፊ ዘማኒና በእኛ ዘመን ያሉት ሙሽሪኮች የሚሉት የሆነ አልኢዕቲቃድ ኢዕቲቃድ ብለው የሚሉት የሆነ ተውሂድ መሆኑን ካወቅ وأنه لا بد من ثمرته وهو توحيد الألوهية بلو يلنا الذي يسميه المشركون في زماننا الاعتقاد በእኛ ዘመን ያሉ ሙሽኮች ኢዕቲቃድ ብለው የሚሉት ሲል ይላሉ ፈየቁሉን ፉላኑን ፊህ ዓቂዳ ፉላኑን ፊህ ዓቂዳ በሼክ መሐመድ ዘመን ፉላን ፊህ ዓቂዳ እያሉ ይሉ ነበረ በከሌ እሱ ውስጥ ይታመንበታል ወይም በከሌ ይታመናል ብለው ይላሉ ምን ለማለት ፈልገው ነው? የስሉሑ አን ዩዕተቀደ ፊህ አነሁ የንፈዕ ይጠቅማል ብሎ እከሌን ማመን ይቻላል ብለው ያምኑ ስለነበር ነው። ምን ማለታቸው ነው? ይጠቅማል። ስለዚህ እከሌን መለመን ይቻላል፣ እከሌን መጣራት ይቻላል እከሌን ድረስልኝ ማለት ይበቃል ብለው ይላሉ። እከሌ ላይ ማመን ይበቃል። ባጭሩ ፉላኑ ፊህ አቂዳ በእኛ ዘመን ያሉ ሙሽኮች አሉ ሸኹ ምን የሚሉት የሆነ አልኢዕቲቃድ የሚሉት የሆነ ይህንን ኡሉህያን ኡሉህያን ያው አሳልፈው ምንድን ነው የሚሉት እከሌ ላይ እምነት ማሳደር ይቻላል፣ እከሌም ማመን ይቻላል በሱ ብለው የሚሉት የሆነ ብለው ጣልቃ ገብ ንግግር ተናግረዋል። እዚህ መሀል ላይ ከማ ካኑ የድዑን አላህ ለይለን ወነሃራ የመጀመሪያዎቹ ሙሽኮች አላህን ስብሓነሁ ወተዓላ ሌትና ቀን የሚያመልኩ ከመሆናቸው ጋር ይላል። ይሄ አባባል ተያይዞ እንግዲህ የሚያደርግበትም ባለፈውም አይተናል። ፈኢዛ ተሐቀቅተ አነሁም ሙቅሩነ ቢሃዛ እነሱ ይህንን ተውሒዱ አሩቡብያን እንደሚቀበሉ ካወቅ እና ምስልምና ውስጥ እንዳላስገባቸው ካወቅ እነሱ አልቀበል ብለው ያሉት ደግሞ ተውሂድ ተውሂዱል ዒባዳ መሆኑን ካወቅ እንጅማ ዒባዳ መስራት ከሆነ የድዑን አላህ ስብሓነሁ ለይለን ወነሃራ ብሏል። ثم منهم ከዛም ከነሱ ውስጥ በየድዑ ልመላኢካ አላህን ስብሓነሁ ወተዓላ ሌት ተቀን ቢያመልኩም እንኳ መላኢኮችንም ያመልካል። ለምን? ሊአጅሊ ሰላሕህም ወቁርቢህም ሚነላህ እነሱ መላኢኮቹ ደጋግ ናቸው፣ ከአላህም ዘንድ አላህ ስብሓነሁ ወተዓላ ቅርበት የሰጣቸው ናቸው ብለው ስለሚያምኑ ብለው ስለሚሉ ለዚሁ ሲሉ ያመልኳቸዋል ማለት ነው። ሙስሊሞች እንግዲህ መላኢኮቹ ሰላህ የላቸውም አይሉም። መላኢኮቹ ጥሩነት የላቸውም አይሉም። ከአላህም ዘንድ ሙቀረብ አይደሉም አይሉም። አላህ ስብሓነሁ ወተዓላ ሙቀረብ የሆኑ መላኢኮች አሉት ክብር የሰጣቸው ከእሱ ዘንድ ያቀረባቸው ያቀረባቸው ማለት አላህ የበለጠ የወደዳቸው ቦታ የሰጣቸው ማለት ነው እንጂ ከአላህ ጋር አብረው እንዲመለኩ ፍቃድ የተሰጣቸው ማለት አይደለም። ታዲያ ከነዚህ ከሙሽኮች ውስጥ ይኸው መላኢካ የሚያመልክ አለ። ምንም ብሎ ሰላሓቸውን ብሎ መልካምነታቸውን ብሎ ከአላህ ዘንድ እነዚህ ቅርቦች ናቸው በማለት ሊየሽፈዑ ለሁ አላህ ዘንድ እንዲያማልዱለት በማለት መላኢኮችንም ያመልካል። አው የድዑ ረጁለን ሳሊሐን ወይ ሳሊሕ የሆነን ሰውም ያመልካለ ሚትለላት እንደ ላት ያለን አው ነቢየን ወይ ነቢየንም ያመልካለ ልክ እንደ ዒሳ ያለን ሚትለ ዒሳ ይሄንን ካወቅ የመካ ሙሽኮች ውስጥ እንደዚህ ያለ ሰው እንዳለ ካወቅ ይላል መጨረሻ እንግዲህ የአረፍተ ነገሩ መዝጊያ ምን የሚለው ነው عرفت حينئذ التوحيد الذي دعت إليه الرسل توحيد ሩሱሎቹ ወደ እሱ የጠሩበትን የተውሂድ ክፍል የዚህ ጊዜ ነው የሚረጋገጥልህ። ይህን ይህንን ነገር ካወክ ነው ነው የሚለው። በመጀመሪያ ደረጃ የዛሬ ላይ ያሉ ሙሽኮች የሚሳሳቱበት ነገር ምንድን ነው? እኔና ጀህል ልዩነት አለን ብሎ ያስባል። ቀብር እያመለከ ማለት እኔና ጀህል እሱ ብቻ የሆነ ኮፍያ ስላደረገ ጥምጣም ስላደረገ ወላሂ ብሎ ስለሚምል ሙሐመድ መልእክተኛ ናቸው ብሎ ስለሚል ሰላት ስለሚሰግድ የተለየ አድርጎ ራሱን ያስባል ግን ይህ ነገር እነሱ እንደዚህ ብለው የሚያስቡት አስተሳሰብ በጣም ከሐቅ የራቀ አስተሳሰብ ነው። እነዚህን የዛሬዎቹ ሙሽኮችና በነቢዩ ዘመን ዓለይሂ ሰላቱ ወሰላም የነበሩ ሙሽኮችን የሚለይ ምንም አይነት ነጥብ የለም። እንዴ እኛ እኮ አላህ ፈጣሪ ነው ብለን እንላለን ብሎ ሊል ይችላል። አንድ ቁቡሪ ቀብር አምላኪ እኛ እኮ አላህ ፈጣሪ ነው እንላለን፣ አላህ ይረዝቃል እኮ እንላለን። አላህ ህይወትን የሚሰጠው ህይወትን የሚያነሳ እኮ እሱ ነው ብለን እንለው። እኛ እኮ የምናመልካቸውን ሰዎች እነ ሼክ ገሌ እነ ከሌ እነ ከሌ የሚባሉት እነዚህን እኮ ቀብራቸው ደጃፋቸው ይሄድ ነው እኮ ወደ አላህ እንዲያቃርቡን ነው ብሎ ሊል ለዚህ ሰው ምንድነው የሚባለው? የመካ ሙሽሪኮች እኮ ፈጣሪያችን አላህ ነው የሚለውን ያጸድቁ ነበረ። ራዚቃችን አላህ ነው የሚለውን ያጸድቁ ነበረ። ሰጪያችን፣ ነሻችን አላህ ነው ብለው ይሉ ነበረ። የተለያዩ የሆኑ አማልክትን በሚያመልኩበት ጊዜ ለሰላሓቸው ለመልካምነታቸውና ከአላህ ዘንድ የቀረቡ ናቸው ብለው አስበው አላህ ዘንድ ያሸማግሉናል። ልክ አንተ አሁን እያልክ እንዳለኸው አላህ ዘንድ እነዚህ ሰዎች ቅርበት ስላላቸው ያቃርቡናል። ማ ናዕቡድሁም ኢላ ሊዩቀርቡና ኢለላሂ ዙልፋ። ይኸው ቁርአን ላይ አላህ ዘንድ እንዲያቃርቡን ብለን እንጂ አላመለክናቸውም እንዳሉት ቢጤ ነው። አሁን የመለስ መልስ ነው። ይሄ እንግዲህ ትልቅ ሹብሃ ነው። ብዙዎቹ የሚያነሱ ሹብሃ ነው። እንዴት እኛና እኛ ሙስሊሞች ነን ይላል። እኛ ሙስሊሞች ነን። እስቲ ምንም እንደው ኺላፍ ቢኖር በመካከላችን ልዩነት ቢኖር ይሄን ያክል ነው እንዴ ብሎ የሚል ይኖራል። አዎ ይሄን ያክል ነው ነው መልሱ። ይሄን ያክል ነው። እሱና አቡ ጀህል መካከል ያለው ርቀት ምንም የነፋስ ያህል እንኳን አይደለም። ምን ያህል ቅርበት እንዳላቸው አመለካከታቸው ነው መቼም የሚገልጸው። ሰው እኔ ከከሌ ጋር የተለያየው ነኝ ስላለ አይደለም። አመለካከቱ አንድ አይነት ከሆነ አንድ አይነት ናቸው። ምንም ዘመን ቢለያቸው የአመለካከት ልጁ ነው የሚሆነው ምናልባት ዘመን ከለየው እንጂ በአመለካከት አንድ ናቸው። ይሄንን ነው ማስተማር የፈለጉት። فإذا تحققت أنهم مقرون بهذا لم يدخلهم التوحيد في التوحيد الذي دعاهم إليه رسول الله ተውሂድ ሩቡብያን ማረጋገጥ ሩሱሎቹ ወደ ጠሩት ተውሂድ ላይ የሚከት ነገር አይደለም። እስልምናን የያዘ የሚያስብል አይደለም አሁንም ደግሞ ተውሂዱል ዒባዳ ይሄንን ነው ያልተቀበሉት ይላል። ከዚህ በፊት የነበሩ ሙሽኮች በዘመናችን ያሉት ሙሽኮች አልሸቁም ዛሬ ምን የሚሉት ነው አሉ ይህን ተውሂድ ክፍል አልኢዕትቃድ እከሌ ላይ ማመን እከሌ ላይ ማመን ብለው ለሰው ያደሉት ማለት ከአላህ ውጪ ለማንም የሚሆን ነገር አልነበረም። ይሄ ተውሂድ የተባለው ራሱ አስለን አላህን መነጠል ማለት ነው። ተውሂድ በዒባዳ አላህን መነጠል ነበር። ነገር ግን እነሱ እከሌም ላይ يعتقد فيه እሱ ይጠቅማል ብሎ ማመን ይቻላል። ጀፍሪ የሚባለው አሁን የሱፍዮች ዋና عند بقرب عمتات يهونا كان على يذكر ولو نبرنا من الدنيا أولياء الله يخلقون الجنين في بطون الأمهات يا الله وليوك بأنك مهتنوس لجوك مفتر خلال بيه ይህን ያክል ማለት ነው። ይሄ አቡ ጀህልና አቡ ለሀብ እንኳ ያልተናገሩት ነገር ነው። የክልቁን እንግዲህ ከኡሉህያ አልፎ እስከየት ነው እየደረሰ ያለው እሱ አውሊያዎቹ ላይ ድንበር ሲያል እስከ መፍጠር ድረስ ማለት ነው። ይህን ያክል ነው የተራመደው እና የእነዚህ ሙሽኮች ጥምጣም መልበስ እኛን እነዚህ እኮ ቅርቦቻችን ናቸው፣ እነዚህ እኮ ሙስሊሞች ናቸው እንድንል የሚያደርገን አይደለም። ዛሬም ላይ አንዳንድ ቦታ ብናያቸው እንደዚህ ሆኖ የፖለቲካ ነገር ሆኖብን ድብልቅልቅ እንዳይልብን ማለት ነው። መጅሊስ ላይ ልታየው ትችላለህ። አንድ አሽባሽ ምንም እሱና እሱና ሌላው ምንም የሚለየው ነገር የለም። ተውሂድ እየሰማ ይሄ አልሰማም ብሎ ጆሮውን የዘጋ ሰው እሱና በሌላው በኩፋሮች መካከል ያለው ልዩነት ምንም አይነት ልዩነት የለም። ይህም ያዕቡዱ ገይረላህ ያም ያዕቡዱ ገይረ አላህ ከአላህ ውጭ ነው የሚያመልኩት ሁለቱ እና ይሄ በጣም ጥፋቱ በደንብ ነው መረጋገጥ መታወቅ ያለበት። ለዚህ ነው ይህን ያስቀመጡት። ምን ብሎ ሊሉ ይችላሉ? አሁንም ከሚያነሷቸው ነጥቦች ውስጥ እኛ እኮ ዒባዳ እናደርጋለን፣ ሰላት እኮ እንሰግዳለን፣ ሶደቃ እኮ እንሰጣለን፣ እንዲህ ዒባዳ እናደርጋለን፣ እንዲህ እናደርጋለን ብለው ይልጭ ሊሉ ይችላሉ ነው የመካ ሙሽኮች ካኑ የድዑን አላሃ ለይለን ወነሃራ ያለው ለዚህ ነው። ሌት ተቀን አላህን ያመልኩ ነበረ። ግን ثم منهم من يدعو الملائكة አላህን ከማምለካቸው ጋር ከነሱ ውስጥ መላኢኮችንም ያመልካል። ለምን ስለፈጠሩት አይደለም። እንደሱ አስተሳሰብ አሁንም ቢሆን ሊአጅሊ አን የሽፈዑ ለሁ አላህ ዘንድ ያማልዱልኛል ብሎ የሚያመልካል። ወይ ደግሞ ሳሊሕ የሆነን ሰው ልክ እንደ ላት ያለ ላት እኮ ዱርያ አይደለም፣ ሳሊሕ ሰው ነው። لكن لنا شيخ حسين لكن لنا عبد القادر الجيلاني لكن دا دانقلاو شيخ لكن دا أنج لكن دا دانج نو لا تمال او نبيا وي نبيا يا ملك مثل عيسى لكن دا عيسى يلن الى النزي سوج النزي النقروتش بم يا ملكو ولا الله قربنا البلو نبري يعني نبي محمد عليه الصلاه والسلام ይሄንን የተቃወሙትና ዛሬም ላይ እየተደገመ ያለው ይሄው ነው ነው ወዐረፍተ ይላል አሁንም ስታውቅ أن رسول الله صلى الله عليه وسلم قاتلهم على هذا الشرك نبي صلى الله عليه وسلم بزي الشرك لين تتقادلوا ودعاهم إلى إخلاص العبادة لله وحده عبادة الله الله بتشا ودما ترات ندتر ستاوك من ስትገነዘባለህ መጨረሻ ላይ ያለው ሀረግ ነው መቋጫው አዕረፍተ ሒነኢዝን ተውሒድ ለዚ ዳዓት ኢለይህ ሩሱል ሩሱሎቹ የጠሩበት ተውሒድ የዛ ጊዜ ነው የሚገባ ምን ስታውቅ ረሱሉ ሰለላሁ ዐለይሂ ወሰለም ጌታችን አላህ ነው እያሉ ሰዎችን ሲጋደሏቸው ለምንድን ነው የተጋደሏቸው ሲባል ተውሒዱል ዒባዳ የዒባዳውን ተውሒድ ባለመቀበላቸው ስለዚህ የዒባዳውን ተውሒድ አለመቀበል ሰላትን ለአላህ ብቻ ነው ብሎ የማያስብ ሰው የተለያዩ ልክ ሰላት ለአላህ ብቻ እንደምንሰግደው የተለያየ ዒባዳ የሚባለው ነገር ለአላህ ብቻ ነው ብሎ የማይል ሰው ከሙስሊሞች ጋር በሌላ ጎን ነው የተሰለፈው። ከሙስሊሞች ጋር ያለው ሁኔታ በጣም የተቆራረጠ ነው። ረሱሉ ጋር ዓለይሂ ሰላቱ ወሰላም እነዚህ ሰዎች ቂታል ያደረጉት በዚህ ልዩነት ሰበብ ነው ማለትን ستاوك ستردا رسلو تشو يطروا بالتوحيد نكا توحيد الالوهيه نو توحيد العباده نو يميلو نجر يغراها كما قال تعالى الله اندال القران لي وان المساجد لله مساجد يا الله ناتشو مساجد مسجد باتشو سفراوتش مسجد يا الله ناتشو فلا تدعوا مع الله احدا كالله قال مع الله ከአላህ ጋር አንድንም አትጣሩ ከአላህ ጋር አንድንም አትጣሩ አንድንም አታምልኩ ይላል ከአላህ ጋር ብሎ ማለት ስለዚህ ከአላህ ጋር እያዋሃዱ ወይም እየቀላቀሉ ማምለክ ይሄ ትልቅ የሆነ አደጋ ነው ይሄ ቁርአን ላይ አላህ ስብሓን ወተዓላ ያወገዘው ነው ወከማ ቃለ ተዓላ አላህ እንዳለው ለሁ ዳዕወቱ ልሐቅ ትክክለኛ ጥሪ ለእሱ ብቻ ነው ለአላህ ብቻ ነው بحق يتملك إلا الله بتعالى والذين يدعون من دونه والذين النزع يدعون يميام الكتس من دونه كالسوج يميام الكتس مشركوتو لا يستجيبون لهم بشيء لا يستجيبون من سيسطواتهم لهم لن نسل مشركوتو ቢሸይ በአንዳችም ነገር መልስ አይሰጧቸውም እያ ያሉት ነገሮች እነሱ እያመለኳቸው ያሉት ነገሮች አንድም መልስ አይሰጧቸው ከአላህ ውጭ የሚያመልኩ ሰዎች ላ የስተጂቡነ ለሁም ቢሸይ አም የነሱ አማልክቶቻቸው ወይም እያመለኳቸው ያሉት ነገሮች በአንዳችም ነገር መልስ አይሰጧቸውም ይላል ናም أهون وتحققت أن رسول أن الرسول صلى الله عليه أن رسول الله صلى الله عليه وسلم قاتله ليكون الدعاء كله لله. برجع ذات كذيلا. مرثني عليه الصلاة والسلام الناس عند تجاد دعاء لا الله عندهم وذبح كله لله. أرجم يبال باتك عليه إلى الله عندهم والنذر كله لله. صلاة يبال باتكالي لا الله ديون والاستغاثة كلها لله استغاثة من بان لقر على استغاثة مالك كشنك قلاق لين يوطني بلو من ما صن إهي لا الله عندهم وجميع أنواع العبادات كلها لله أتك على عبادة أين لا الله عندهم رسوله صلى الله عليه وسلم النزين سويت إن تقادل واتشو ستوك የሩሱሎቹ ዳዕዋ ይገለጽልሃል ነው። عرفت حينئذ التوحيد الذي دعت إليه الرسل وأبى عن الإقرار به المشركون ይህን ታውቃለህ وعرفت አሁንም ባወቅ ጊዜ አነ ኢቅራረሁም ቢተውሒድ ሩቡብየቲ በተውሒድ ሩቡብያ ማረጋገጣቸው ለም ዩድኪልሁም ፊል ኢስላም እስልምና ውስጥ እንዳላስገባቸው ስታውቅ ወአነ ቀስደሁም ልመላኢከተ አዊል አንቢያ መላኢኮችም መቀሰዳቸው እናምልክ ብለው አንቢያዎችም መቀሰዳቸው አዊል አውሊያ ወይም አውሊያዎችን ሲጀመር ይህ ወልይ የሚባለው ነገር ላይ ራሱ በሀገራችን ይሁን በብዙ ቦታዎች ላይ ትክክለኛ የሆነ ግንዛቤ የለም። ለዚህ ነው ወልይ የሚባለው ነገር አንዳንድ ቦታ እንደ ጅን ነው እንትን የተባለው ለምን የጅን ወልዮች ወይም ወዳጆች ያሏቸው ሰዎች እነሱም ጋር ጉዳዩ ስለተቀላቀለ ለዛ ነው እከሌ ጅን አለው ለማለት እከሌ አውሌ አለው እንደዚህም ተብሏል። ጅን አለው ለማለት እንደዚህ ተብሎ በሀገራችን እንግዲህ ይነገራልና ይሄ ወልይ የሚባለው ነገር እዚህ ጋር ያለው ኪታቦች ላይ ሲጠቀስም የሚጠቀሰው ወልይ የሚባለው ከአላህ ጎን ተደርጎ የተቀመጠ እንደሆን የአላህ ወልይ ተብሎ የተጠራ እንደሆን ወይም የተጠቀሰ እንደሆን የሚፈለገው ሙእሚን አላህን የሚፈራ ሰው ማለት ሌላ ነገር የለው። በአማርኛችን ስንተረጉመው የአላህ ወዳጅ ማለት ነው። የአላህ ወዳጅ ማለት አላህን የሚወድ አላህን የሚታዘዝ ማለት ነው። እናም መስፈርቱ ደግሞ እንደ ሸሪዓ ወልይ ለመሆን የሆነ ገለል ብሎ ተቀምጦ ምናምን ሰው ምናምን እንደዚህ አስተናጋጅ ምናምን ሙሪዶች ያሉት ከዛ ጭሳ ጭስ ምናምን ዲሪቶ አስደንጋጭ ክፍል እንደዛ ያለው እንደዛ አይደለም። ይሄ አውሊያኡ ሸይጣን ያመጡት ጣጣ ነው። ለዛ ነው እነዚህ ወልይ ተብለው አሁን የምናያቸው አንዳንዶቹ ዑለማዎቹ እነዚህ የአላህ ወዳጆች ሳይሆኑ ይሏሉ። የሸይጣን ወዳጆች ናቸው። ለዛ ነው ይህንን ለመለየት ኪታብ ጽፈዋል። ለሼኹል እስላም ኢብኑ ተይሚያ አልፉርቃኑ በይነ አውሊያኢ ራሕማን ወአውሊያኢ ሸይጣን ለየ ይላሉ ኪታባቸው። ይሄ ኪታብ ለየ ነው። ምንና ምን መካከል የሸይጣን ወዳጆችንና የአራህማን ወዳጆችን እንግዲህ አንድ ሰው ሶላት የማይሰግድ ልክ የሰላት ጉዳይ ሲነሳ ወይ በይቱላህ ሰግጃለሁ እያለ የሚያጭበረብር ወይ እኛ እኮ የምንሰግደው አርሽ ላይ ነው የሚል ከሸሪዓ ጋር የሚጋጩ ንግግሮችን የሚናገር በእኛም ሀገር እኮ አንዳንድ ቦታ ላይ አሉ እነዚህ ሰዎች። ሰዎቹ እነዚህ የገጠር ሰዎች በቃ ምንም ስለማያውቁ ዝም ብለው እንደገፏቸው ስለሆኑ እንደነዷቸው ነው ይመጡና ምን ይሏቸዋል? እኛ የአላህ ወልጆች ነን ምናምን ይሏቸው። በዚህ ጊዜ እንግዲህ አንጠፋው አይደል የሚቀበሉ ሙልጭ አድርጎ እንግዲህ ያለውን ይቀበለዋል። ይሄ ሁሉ እንግዲህ በወልይ ስም ነው የሚከናወነው። እናም እነዚህ ወልይ የሚባሉት ኸምር ሁላ አምጡልኝ ይላሉ። አንዳንድ እነዚህ አውሊያኡ ሸይጣንን ነው እያወራው ያለው የሸይጣን ወልይ የሚባሉት እንግዲህ እነሱ ግን የሸይጣን ወልይ ነኝ አይደለም እኮ ወልይ ነኝ እኔ አላህ ወልይ ነኝ ነው እዛ ምን ይላል? ኸምር ይመጣለትና ኸምር ይሰጡታል። አምጡልኝ ብሎ ማለት ኸምር ከሰጡት በኋላ ምናልባት አንዳንዱ ሊጠይቅ ይችላል እንዴ ኸምር የሚባለው ግን በሸሪዓ እንዴት ነው አይቻልም አይደለም ወይ ብሎ ሲል እንዴ እሱ እኮ ለኛ አይደለም እሱ ለኛ አይደለም እኛ አሁን አፋችን ውስጥ ሲገባ ወደ ወተትነት የሚቀየረው ይለዋል ማለት ነው እኛ አሁን ስንጠጣው ወደ ወተትነት ነው የሚቀየረው እንዲህ እንዲህ እያሉ እንግዲህ በጣም የሚፎግሩ ብዙ ዱርዬዎች አሉ። በዚህ ስም እንደዚሁ የሚያጭበረብሩ ማለት ነው። እነዚህ አሁን የመጨረሻ አጃኢቦች ናቸው። በዲን ስም ነው ይህንን የሚያደርጉት። ያው ሸይጣንም ያመሳስልባቸዋል። አንዳንዴ በእርግጥ ባሉት መልኩ ሊፈጸም ይችላል። ይሄ ደግሞ የተውሂድ ሰዎችን ልብ እንደው እንዴ ብሎ ሊያስደነግጥ መቻል የለበትም። ለምሳሌ አንዳንድ ቦታ ላይ እንደዚህ ጅዝብ ይልና ይሄ ሼክ ሁሴን ምንድን ምናምን ይላል። የሆነ ሰፈር ላይ መጥቶ በቃ ዝናቡም ምናምን አሁን ይወርዳል እሳቸው ያወርዱታል ምናምን ይላል። ከዛ በኋላ የሆነ የሆነ ስርዓት ይከናወንና ዝናብ ይዘንባል። ፊትነተን ሚን ነው ዝናብ ይዘንባል። እንደ አጋጣሚ ሊዘንብ ይችላል። እንደ ፈተና አላህ ስብሓነሁ ወተዓላ እንደው በዛ እሱ በመጣበት ቀን ወይ እሱ በመጣበት ማግስት ይሄንን ነገር ያደርግ። ይሄ ታዲያ በጣም ተውሂድ ለሌላቸው ሰዎች እንደ ትልቅ ማስረጃ እንደው እንደዚህ ብሎን እንደዚህ ሆኖ ሆኖ አይተናል ይላል። እንግዲህ እግዚአብሔር እንግዲህ የደጃልን ሁኔታ ለማወቅ ማለት ነው። ደጃል ምን ያክል ከሸሪዓ ጋር የተለያየ የሆነ ሰው መሆኑ ይታወቃል። ደጃል የሚባለው ሰው ነው። ምን ያክል ከሸሪዓ ጋር የተለያየ ሰው ነው። ቀስ በቀስ እንግዲህ እንቁላል በእግሯ እንደሚባለው እሱ መጀመሪያ የአላህ ሰው ነኝ ይላል። ቀጥልና ነቢይ ነኝ ይላል። ከዛ በኋላ አላህ ነኝ ይላል። ደጃል አላህ ነኝ ብሎ በሚልበት ጊዜ ላይ ሰማዕን አዝንቢ ይላታል። ሰዎችን ሲፈትን ማለት ነው የደጃል ዘመን ሰማዕ ታዘንብለታለች፣ መሬት ታበቅልለታለች። ግን ጥሩ ሆኖ ነው ወይ ደጃል ሰማዕ ያዘነበችላት መሬት ያበቀለችለት ጥሩ ሆኖ ነው ወይ ሲባል አይደለም። የሆነ ተአምር የመሰለ ነገር ይዞ የመጣ በአጠቃላይ ደህና ነው ማለት አይችልም። የግድ ያ ተአምር የመሰለ ነገር ይዞ የሚመጣው ሰው ከሸሪዓም ጋር ስናየው ከቁርአን ከሐዲስ ጋር ስናየው እንደዛው ከቁርአኑና ከሐዲሱ ጋር አብሮ የሚሄድ አይነት ሰው መሆን እንጂ ስናየው ከቁርአን ከሐዲስ ይጋጫል። ግን ደግሞ አንዳንድ ተአምር ይዞ መጥቷል ሰውዬ። አይ ይህንማ መንካት የለብንም አይባልም። ገብቷችኋል? ለተአምር ተብሎ ቁርአንና ሐዲስን የሚካልፍ ሰው ሳይወገዝ መቅረት የለበትም። ለምን? ይሄ ተአምር የምን ተአምር ሊሆን ይችላል? ሸይጣን እየካደመው እያገለገለው የመጣ ተአምር ነው። አንዳንዴ የሚሆን አንዳንዴ ደግሞ ልክ እንደ ደጃል እስቲድራጅ ነው የሚሆን ፈተና፣ ለሰው ልጆች ፈተና። አላህ እሱ ከሚለው ጋር ቀደር ነው ያገናኘ እሱ ከሚናገረው ወሬ ፈተና ይፈጥራል። የዚህ ነገር ማለት ሁለት ነገሮች አሁን ጠቅሻለሁ። ልብ በሏቸው። አንደኛ ሸይጣን እየካደመው፣ ሁለተኛ ምንድን ነው ያልኩት? እስትድራጅ ከአላህ የሆነ ፈተና ሸይጣን ሳይካድመው ከአላህ በሆነ ፈተና ከቀደር ጋር እንደዚሁ አላህ እያገናኘው ማለት ነው። በጣም ፈተና የሚሆን ሰዋል። ሰውየው እልም ያለ ሙሽሪክ ነው፣ ኩራፋት ነው። በጣም እልም ያለ ሙሽሪክ ግን ሲናገር ወይ የወደፊቱን ዝም ብሎ ሲናገር ይገጥምለታል። ከዛ በኋላ ሰዎች ምን ይሉታል? እሱ የወደፊቱን የሚያውቃል እንደዚህም ብሎ ነበር ከዚህ በፊት። ፈተና ነው የሚሆን፣ استدراج ነው። ሰውየው የጥንቆላ ልምድ እንኳን ላይኖረው ይችላል። የዚህ አይነቱ ሰው استدراج የሚሰጠው ማለት ሌላው ደግሞ በሸያጢን ኺድማ የሚባለው እነዚህ ደግሞ የተለዩ ናቸው። የሸያጢን ኺድማ ሁለት አይነት ነው። ሸያጢኖቹን እየካደማቸው ሲህር እየሰራ ከእሱ ጋር እያገለገሉት የዚህ አለ። ለምሳሌ በሀገራችን ካሉ ጠንቋዮች መካከል አንዳንዶቹ ሐይቅ ላይ መኪና ይነዳሉ። እዚሁ ቃሉት እዚሁ ቢሾፍቱ ምናምን መኪና ይነዳል ሐይቅ ላይ። አሁን እንግዲህ ሐይቁ ላይ መኪና ይዞ ሲገባና ሲነዳ ሰውየው ጠንቋይ ነው ይሄንን የሚያደርገው። ምንድን ነው እንደዚህ መኪናውን ከመስመጥ እየጠበቀለት ያለው ነገር ምንድን ነው ብለን ስንል ሸያጢኖች ናቸው መኪናውን ወደ ላይ የሚይዙት። ወይ ደግሞ ሸያጢኖቹ ምን ያደርጋሉ? አይናችን ላይ እያንዳንዳችን ነው የተመልካቹ አይን ላይ በዛው ቅጽበት ሲህር ይሰሩብናል። ከዛ በኋላ እኛ መኪናው ሲሽከረከር ነው የምናየው። መኪናው ከቦታ አይንቀሳቀስ። በዚህ አጋጣሚ ዲሽ ላይ ያሉ አንዳንድ ቻናሎች አሉ። ከዚህ በፊትም ተናግሬያለሁ። እነዚህ ቻናሎች ከመካከላቸው የጥንቆላ የዚህ አይነቶቹን የሚያስተላልፉ አሉ። እነዚህን ቻናሎች መከታተልም በሸሪዓ አይበቃም። ሰላትንም ያበላሻል። የአርባ ቀን ሰላት ያስቀጣል። የአርባ ቀን ሶላት አጅር ያስቀጣል፣ ያስከለክላል። እነዚህን ምናልባት ተመልክቶ ሰውየው የሚያስተምር ሰው ሆኖ ረድ ለመስጠት ስህተቱን የበለጠ አይቶት ሰዎችን እንዲህ ነው የሚያጭበረብሩት ብሎ ለማለት ካልሆነ በስተቀር ተመልካች ሆኖ ተደናቂ ሆኖ የዚህ አይነት ጣቢያዎችን መከታተል አደጋ ነው። እዛ ጣቢያ ላይ አሁን ዲሽ ላይ ከሚቀርቡ ውስጥ አስር ሰው ይጠራል ወደ መድረክ። ሁሉም እንግዲህ ዓለሙን ሁላ ላይ እያንዳንዱ ሰው ላይ ሐታ በካሜራ እንኳ ከካሜራ ጀርባ እንኳ ሲህር እየሰሩ ማለት ነው። አጃኢብ እኮ አስር ሰው ይጠራል ከመድረክ መድረክ ላይ ሆነው ከዛ በኋላ አንድ ወረቀት እንደዚህ ሊያነሳ ይችላል። እንደዚህ አጠገቡ አድርጎት እያወራው የነበረውን ወረቀት ያነሳና ከፊት ለፊታቸው እንደዚህ ያመጣዋል፣ እንደ መጋረድ አድርጎ ከዛ ያነሳው። ፈልጓቸው ይላል። ሰትሬያቸዋለሁ እኮ አስሩንም ያሉበት አዳራሽ ውስጥ አንድ ቦታ ሳይቀራቸው ሰዎች ይፈልጋሉ። አንድ ቦታ ሳይቀራቸው መድረክ ላይ ነው። አሁን እዚህ ጋር ነበሩ እነዚህ አስር ሰዎች የከተታቸው ሰውየው ይፈለጋሉ። ወዲያ ወዲህ ወዲያ ወዲህ ቢሉ አስሩንም ሰዎች አያገኟቸውም። ከዛ ላውጣቸው ብሎ እንግዲህ እሱ የሆነን ጥቁስ እሱ የሰራው ነገር አለ ለየት ያለ ነገር ያንን እንግዲህ ሲለቀው ከእንደገና መድረኩ አካባቢ ከእንደገና ተገትረው ታገኛቸዋለህ ማለት ነው። ምንድን ነው አሁን ሰውየው አለማት ላይ ማለት ነው እዚህ በሰባቱም አህጉር ያለው ሰው ላይ በአጠቃላይ በዛች ቅጽበት አይኑን ይዞታል። አጠቃላይ ሰውን አይኑ ላይ ሲህር ይሰራሉ። እዚህ ይሄ ነብዩላህ ሙሳ አለይሂ ሰላቱ ወሰላም ላይ የተሰራው ሲሕር አይነት ማለት ነው። ሲሕሩ ተኽይል ይባላል። የዚህ አይነቱ የሲሕር አይነት የማመሳሰል ሲሕር፣ ሰውየው የሆነ ነገር ከፊት ለፊቱ አለ ባለበት ሁኔታ አይደለም ለሱ የሚታየው አይኑ ላይ ተጭበርብሮበት የሚሰራ ሲሕር ነው። አልሙሂም ምን በሚለው ነው ያነሳነው? ወልይ በሚለው ነው። ወልይ የሚባለው ወልጆች የአላህ ወልጆችና የሸይጣን ወልጆች ተብለው ይከፈላሉ። እኛ አሁን እዚህ ጋር አንቢያዎችን አውሊያዎችን ያመልካሉ ዩሪዱነ ሸፋዓተሁም ሸፋዓቸውን እየፈለጉ ሲባል ጥሩ የሆኑትን ወልዮች ብለህ ነው የምታስበው። ጥሩ የሆኑትን መጥፎ የሆኑትንማ ተው። ጥሩ የሆኑትን ማምለካቸው ነው ከአላህ ጋር ያጣላቸው። መጥፎውን የሚያመልክ ሁለት ጥፋት ነው የያዘው። አንደኛ መጥፎውን እንደ ጥሩ ማሰብ ራሱ አንድ ጥፋት ነው። ሁለተኛ ደግሞ አምልኮት የሚባለው ነገር አለ እሱ አለ ማለት ነው ዞሮ ሽርክነቱ ጥሩንም ብታመልከው መጥፎንም ብታመልከው ሽርክ ሽርክ ነው እንታህል አምር ከአላህ በሚያቆራርጥ ነገር ነው ና ወአነ ቀስደሁም ልመላኢከተ መላኢኮችን መቀሰዳቸው አዊል አንቢያ ወይም አንቢያዎችን አዊል አውልያ ወይም አውልያዎችን ዩሪዱነ ሸፋዓተሁም የእነሱን ሸፋዓም እየፈለጉ وتقرب إلى الله بذلك وإذا الله سبحانه وتعالى بزمك أرب فلقوا أنبياء وشم ملائك وشم قصداته هو الذي أحل دماءهم وأموالهم لما ناقل زباتون حلال يدرك ويهنا إيه مهون تاريا ستاوك عرفت حينئذ التوحيد الذي دعت إليه الرسل رسل أشياء الربة توحيد تقنى الزبال له وأبى عن الإقرار به المشركون በሱ ደግሞ አናረጋግጥም ብለው ሙሽኮቹ እምቢ ያሉበትን ተውሂድ ትገነዘባለህ። وهو التوحيد وهو التوحيد هو معنى قولك لا إله إلا الله وهذا التوحيد يتوحيد هو معنى قولك لا إله إلا الله لا إله إلا الله يمالته ترقوامي هنا توحيد من مالنا توحيد العبادة ويم توحيد الألوهية يعني. نعم كذا من دنميلو فإن الإله عندهم إله مالت الناس زندلا لا إله إلا الله የሚለውን ቃል እንግዲህ አምጥቶልናል። ላኢላሃ ኢለላህ የሚለው ቃል እሱ ተውሒዱል ዒባዳ وإن توحيد الألوهية بلنا من له وتوحيد يزي لا إله إلا الله ترقوا ميمهن أسكمة لنا كذا من دنيا له إله ما لا تلال عندهم عندهم سيد يدرو مشكوك زندا النبي زمن لي نبروت مشكوك زندا هو الذي يقصد لأجل هذه الأمور لن نزين قروت يمي قصد لا أملكه يمي قصد يمي يميفلق إله بلا سواء كان ملكا ملائكا بهون لا أملكه كقصد النسو إله كنا ملوت نبينا بيقصد يوهن النبي نبيا يوهن النبي بيقصد إله ملوت ولي يمي بالون من دزول الله يقربنا وبلو إن أملكه بلو كقصد لا أملكه إله لتال أو شجرة ويم زافن كقصدو إله لو قال زافن أو قبرا قبرن كقصدو إله لالو أو جنيا جنيا من نزوم يا ملكوت جني قال إله تنون لم يريدوا أن الإله هو الخالق الرازق لم يريدوا አልፈለጉም እኮ የመካ ሙሽሪኮች ኢላህ በሚለው ቃል አነ ልኢላህ ሁወ ልካሊቁ ራዚቁ ልሙደብር ራዚቅ የሆነው ኻሊቅ የሆነው ሙደቢር የሆነው ይህንን አይደለም የሚፈልጉበት ፈኢነሁም ያዕለሙን አነ ዛሊከ ሊላሂ ነው ይሄማ መክለቅ መረዘቅ ነገር ማስተናበር ይሄ ለአላህ የብቻ ነገር መሆኑን ያውቃሉ እነሱ እንግዲህ የተለያየ ዒባዳ ማድረግን ለየትኛውም አካል ስለሚያበቁ ያንን ደግሞ ዒባዳ የሚያደርጉለትን ኢላህ ስለሚሉ የኢላህ ደግሞ እንግዲህ አሊሃ ነው፣ አማልክት። ያው እንግዲህ የአምላክትም አማልክት ነው። ስለዚህ አማልክት ነው ማለት ነው ያላቸው። ለብዙዎች ነው ምን የሚያደርጉት ዒባዳ የሚፈጽሙት። ለዚህ ሲባል ላኢላሃ ኢለላህን አንቀበልም አሉ። ለምን? ላኢላሃ ኢለላህ አንድ አምላክ ብቻ ነው የሚያስፈልገው ማለት ነው የሚናገረው። ይሄ በትክክል ገብቷቸዋል እነሱ ኢላህ የሚባለው የሚመለክ መሆኑን ገብቷቸዋል። የሚፈጥር ሳይሆን የሚመለክ። ለዛ ነው ኢላሃችን የሚሉት ብዙ ነው። ኻልቃችን ራዚቃችን የሚሉት ግን አላህን ብቻ ነው። ከማ ቀደምቱ ለክ ከዚህ በፊት እንዳስቀደምኩልህና እንደነገርኩ ይላል ኪታብ ወኢነማ ያዕኑነ ቢልኢላህ ማ ያዕኒ ልሙሽሪኩነ ፊ ዘማኒና ቢለፍዝ ሰይድ እነሱ የድሮዎቹ ኢላህ ብለው የሚሉት የዛሬዎቹ ሙሽሪኮች ሰይድ ሰይድ እንደሚሉት ቢጤ ነው ይላል። የዛሬዎቹ ሙሽሪኮች ሰይድ የሚሉት ቢጤ እዚህ ሸርሃቸው ላይ አሸክ ፈውዛን ምን ይላሉ? ከማ የቁሉን ሰይድ በደዊ ሰይድ ቲጃኒ ሰይድ በደዊ እንደሚሉት ቢጤ ሰይድ ቲጃኒ ሰይድ እገሌ እያሉ እንግዲህ የሚሉት አለ አይደል? የዛሬዎቹ ሙሽኮች ይሄ ሰይድ እከሌ ሰይድ እከሌ የሚባሉ በአጠቃላይ ምንድን ናቸው? የሚመለኩ ናቸው። ልክ እንደዚህ ቢጤ ነው የድሮዎቹ ሙሽኮች ምን ሲሉ ኢላህ ሲሉ ፈአታሁም ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም መጧቸው። የድዑሁም ኢላ ከሊመት ተውሒድ። እንግዲህ ኢላህ ኢላህ የምትሉትን በየቦታው ኢላህ ብላችሁ አምልኮ የምታደርጉለትን አቁሙና ላኢላሃ ኢላላህ አምልኮ የሚፈጸምለት የለም ከአንድ አምላክ በስተቀር የሚለው ነገር መጣ ማለት ነው። አምልኮ የሚፈጸምለት የለም ከአንድ አምላክ በስተቀር የሚለው መጣ። የዛሬዎቹ በሚገባቸው ቋንቋ እንንገራቸው ከተባለ እነሱ ኢላህ ኢላህ የሚለውን ሰይድ ሰይድ በሚለው ገልብጠውታልና ይሄ ሰይድ ሰይድ እያላችሁ የምታመልኩትን አቁሙና አንድ አምላክ አምልኩ ነው። በቃ አሁን በእነሱ ቋንቋ ሲነገራቸው ሰይድ ሰይድ ብለው የገለበጡት ምኑን ነው? የድሮቹ ሙሽኮች ኢላህ ኢላህ ኢላህ ሲሉ የነበረውን ነው ነው። ፈአታሁም ነቢዩ ሰለላሁ ዐለይሂ ወሰለም የድዑሁም እነዚህን ሰዎች ኢላህ ከሌ ኢላህ ከሌ ኢላህ ከሌ እያሉ ብዙ አሊሃዎች አማልክቶች የነበሯቸውን ብዙ አማልክት እንግዲህ ቀብሩም የነሱ አምላክ ነው፣ ያመልኩታል። ያም አምላካቸው ነው። ፈጣሪና አምላክን እየነጠላችሁ ነው አይደለም? አምልኮ የሚደረግለት በአጠቃላይ አምላክ አድርገህ ይዘዋል፣ ባይፈጥረህም። ፈጣሪ የምትለው ግን የፈጠረህ ነው። እንደ እስልምና የፈጠረህን ብቻ ነው ማምለክ ያለብን። ስለዚህ ፈጠረኝ የምትለውን አካል እሱም ብቻ ነው ማምለክ ያለብን። ፈጣሪ ከአላህ ውጭ ማንም እንደሌለ ይታወቃል። ማንም ያውቃል። ይሄ የመካ ሙሽኮችም ያውቃል፣ የዛሬ ሙሽኩ ያውቃል። ጥቂቶች ሃይማኖት የሚባል ነገር ፍጹም አያስፈልግም የሚሉ ጥቂቶች እነሱም ውስጣቸው እየተሟገታቸው እንደው ፊት ለፊት ይህንኑ አቋማቸውን ማንጸባረቅ ስለሚፈልጉ ብቻ ከውስጣቸው ጋር ተጣልተውና ከውስጣቸው ጋር ሳይስማሙ ይናገሩታል። ፈጣሪ የሚባል ነገር የለም የሚለውም ማለት ነው። ከዛ ውጪ አብዛኛው በሚባል መልክ ፈጣሪ አላህ መሆኑን ፈጣሪ አንድ ጌታ መሆኑን ይናገራል ማለት አብዛኛው ይሄ አይደለም ዳዕወቱ ሩሱል ሩሱሎቹ ዳዕዋ ሊያደርጉበት የመጡት ርዕስ ይሄ አይደለም። ለምን ይሄ የታወቀ ጉዳይ ነው። ያወቀውን ነገር ለማሳወቅ አይመጡም ሩሱሎቹ። የተተውን ህዝቡ የተዘፈቀበትን ችግር ነው ከዛ ውስጥ ህዝብን ለማውጣትና ለማትረፍ የመጡት እሱም የዒባዳ ጉዳይ ነው። ዒባዳን ከአላህ ውጪ ለሌላ አካላት መስጠት ነው። هزبو يتزفك بتلك وشكر يهننا دعوة يدرق بيت نعم تاريا رسول صلى الله عليه وسلم إيه أتاهم متوأتوا يدعوهم إلى كلمة التوحيد وهي لا إله إلا الله وده توحيد قال لي تروأتوا متوأتوا إلى مكة مشيكوتي الصوم من النات لا إله إلا الله مثل قال الناس بري إله إله إله ملك إن دزاري ومن دنا إله إن دزاري ሰይድ ሰይድ ሰይድ ሰይድ እየተባለ እየተመለከ እንዳለው። ስለዚህም እነዚህ ሰይድ ሰይድ ያሉ ሰዎች በሌላ አባባል ምን ማለታቸው ነው? ኢላህ ኢላህ ኢላህ ማለታቸው ነው። እዚህ አላህ ፊት አላሁ አክበር ይላል። ኢያከ ናዕቡድ ወኢያከ ነስተዒን ይላል። ሰላት ውስጥ አላህን ስብሓነሁ ወተዓላ ይለምናል። ረበና ወለከል ሐምድ ይላል። ለአንተ ብቻ ነው ምስጋና ጌታችን ሆይ አንተ እኮ ያመሰገነህን ተቀባይ ነህ። ሰሚዐ አላሁ ሊመን ሐሚዳህ ይላል። ለእሱ ለአላህ ያጎበድዳል፣ ይደፋል። ለአላህ ነው የሚደፋው። ለአላህ ይገተራል፣ ይቆማል። እዛ ከትንሽ ሰዓታት በኋላ እከሌ ድረሱልኝ፣ እከሌ ያውጡኝ፣ እከሌ ገላግሉኝ፣ እከሌ መጀን እንዲህ ብሎ ይላል ማለት ይሄ እንግዲህ መመያዙ ነው። አላህን ኢላህ አድርጎ እንዳያዘው ሌሎችንም ኢላህ አድርጎ ይዟል ማለት ሌሎቹንም ኢላህ አድርጎ ይዟል። ይህንን ለማስቀረት ነው ምን የመጣው ላኢላሃ ኢላላህ የሚለው ቃል የመጣው ማለት ነው። ኢላህ የሚባል ነገር የለም፣ ሊመለክ የሚገባ የለም አላህ እንጂ። ይሄ ነው ወልሙራዱ ሚን ሃዚህ ልከሊማ ከዚህች ቃል ሙራዱ ወይም የሚፈለገው ማዕናሃ ምን እያላችሁ ነው? ከዚህ ከላኢላሃ ኢለላህ የሚፈለገው ማዕናሃ ትርጉሟ ነው። ላ ሙጀረደ ለፍዝሃ ላ ሙጀረደ ለፍዝሃ ለፍዟ እንደዚሁ ቃሏ ብቻ አይደለም። ስለዚህ ሰውየው ላኢላሃ ኢለላህ መናኛ ላኢላሃ ኢለላህ ስንል አይደለ እንደ የከረምነው ከልጅነታችን እኛ ምን ታዲያ ሌላ ምን ብለን እናውቃለን? ብሎ እንዳይል ለፍዙን በተናገረ አይደለም ለሙጀረደ ለፍዝሃ ለፍዟን መናገር ብቻ ሳይሆን የሚፈለገው ምንድን ነው? ማዕናዋ ነው። ከዛ ምን አለ ኪታቡ ወልኩፋሩ ልጁሃሉ አላዋቂ ከሃዲያን ያዕለሙነ ያውቃሉ። እዚህ ወልኩፋሩ ልጁሃል ያለው የመካ ሙሽኮችን ነው። ኩፋሮች ናቸው፣ አላዋቂ ናቸው። መጨረሻ ከዕልም የራቁ እነዚህን ከሃዲያን እና አቡ ጀህል ሊያውም የጀህልና አባት ተብለው በነቢዩ ሰለላሁ ዐለይሂ ወሰለም አንደበት የተነገረላቸው እነዚህ የመጨረሻ የዳሸቀ የጀህልና አባት እስከ መባል የደረሱ ማለት ነው። እነዚህ ሰዎች ያዕለሙነ ያውቃሉ أن مراد النبي صلى الله عليه وسلم بهذه الكلمة هو إفراد الله تعالى بالتعلق به نبي صلى الله عليه وسلم لا إله إلا الله بلو بلو سلواتشو يا نبي فلاقوت بزهج قال لا إله إلا الله سيستمروا هو إفراد الله تعالى بالتعلق به الله لا بمن تلتل الله من المهون يوقعلوا إلى والكفر مكاد عندهم يوكلوا بما يعبد من دون الله كالله جي بمن ملك نجر باتك عليه مكادنا والبراءة منه كالسو يتأدى هنا يبلو يتأرى مهن إهنا ندفع لقبت يوكل لزانا لا إله إلا الله بل زبال يتلاقي عبادة وشن كالله جي يمتا درقوه چون عبادة لا الله بچا أدرقوه ከአላህ ውጪ የሚመለኩትን አማልክ መመለካቸው ባጢል ነው ብላችሁ በሉ ማለት እንደሆነ ተረድተዋል። ይሄንን ስለተረዱ ነው ላኢላሃ ኢለላህ በመላሳቸው ካሉ በኋላ በተግባራቸው ደግሞ ካልፈው ላለመገኘት እንዴ ለምን እንላለን ብለው ግጭት ውስጥ የገቡት ማለት ነው ከነቢዩ ጋር አለይሂ ሰላቱ ወሰላም ፈኢነሁ ለማ ቃለ ለሁም ቁሉ ላኢላሃ ኢላሃ ኢላላህ እሱ እኮ ረሱሉ አለይሂ ሰላቱ ወሰላም ላ ኢላሃ በሉ ብለው ባሏቸው ጊዜ ቃሉ አሉ አጃዓለል አሊሀተ አማልክትን አደረገን ኢላሃን ዋሒዳ አንድ ብቸኛ አምላክ አደረገን እነዛን ሁሉ አማልክት እርግፍ አድርጋችሁ ትታችሁ አንድ አምላክ ብቻ እሱም ብቻ አምልኩ ብሎ ነው የሚለን ኢነ ሃዛ ለሸይኡን ዑጃብ ይህ በጣም ድንቅ የሆነ የሚያስደንቅ ነገር ነው ብለው አሉ ይላል ኩፋሮቹ ይኸው እነ አቡ ጀህል ነቢ መሐመድ ዓለይሂ ሰላቱ ወሰላም ላኢላሃ ኢለላህን በሚያስተምሩ ጊዜ አላህን ስብሓነሁ ወተዓላ በዒባዳ ነጥሉ እያሏቸው እንደሆነ ከአላህ ውጭ የሚመለከው ነገር ማንም ይሁን ማን ከአላህ ውጭ የሚመለከው በባጢል ነው እየተመለከ ያለው ከሱ በመመለኩ መካድ። እኛ በዒሳ አንክድም። በነቢይነቱ በምኑ ነው በመመለኩ ነው መንገደው። ማንም መጥቶ ጌታ ነው ወይም እኔ እሱም ማምለክ አለብኝ ብሎ የሚል ሰው ካለ በዚህ ካደነነን በሙሐመድ ዓለይሂ ሰላቱ ወሰላም በመልእክተኝነታቸው እናምናለን። ጌታ ናቸው። እንግዲህ ወይ የጌትነት ደረጃ ሩቡብያን የሚዲያ እያደረገ ከሆነ ደግሞ አይ ፈጣሪ እንኳ ጌታው እንኳ አላህ ነው፣ ግን ብናመልካቸው ችግር የለውም አምላክ ናቸው ተመላኪ ናቸው ብሎ ቢል ይህንን እንከፍራለን። ለምን? ከአላህ ውጪ በሚመለክ ነገር በአምልኮቱ መካድ ግዴታ ነው። ከአላህ ውጪ በሚመለክ ነገር በተመላኪነቱ በአምልኮቱ መካድ ግዴታ ነው። ገብቷችኋል? በነቢ መሐመድ ዓለይሂ ሰላቱ ወሰላም በመልእክተኝነታቸው እንዳመንነው ሁሉ የሚያመልክ ካለ በመመለካቸው እንክዳለን። ናም ወይም አንቀበልም ማለት ነው። እንክዳለን ማለት እኮ እውነትን መሸፈን ሳይሆን አሁን ይሄ ክህደት ሀቅ የሆነን ነገር ነው እየተናገርን ያለ ነው። ምን አለ ታዲያ ኪታቡ ላይ ፈኢዛ ዓረፍተ አነ ጁሃል አልኩፋር ካወቅ ይላል እነዚህ አላዋቂ የሆኑ ከሃዲያን ያዕሪፉነ ዛሊክ ይህንን የሚያውቁ ከሆነ ይህንን እንደሚያውቁ አንተ ካወቅ ፈልዐጀቡ በጣም የሚደንቀው ሚመን የድዒል ኢስላም እኔ ሙስሊም ነኝ እያለ እስልምናን የሚሞግት ወሁወ ላ ያዕሪፉ ሚን ተፍሲር ሃዚህ ከሊማ ከዛም የላኢላሃ ኢለላህን የዚህችን ቃል ተፍሲር የማያቅ ነው የሚገርመው የሚደንቀው ይላሉ። ማ ዐረፈሁ ጁሃሉ ልኩፋር አላዋቂ የሆኑ ከሃዲያን የተገነዘቡትን ላኢላሃ ኢለላህ ትርጉም መገንዘብ ሳይችል ይሄንን እንኳ ሳይረዳ እኔ ሙስሊም ነኝ እያለ ራሱን ወደ ኢስላም የሚያስጠጋ ሰው አይደንቅም ወይ ይላል። አረ በጣም ነው የሚደንቀው። በል የظኑ አረ እንደውም የዚህ አይነቱ ሰው ያስባል አለ ምን أن ذلك هو التلفظ بحروفها أن ذلك ይህ ምኑ هو التلفظ بحروفها يا لا إله إلا الله إن قالت من ناقر ويس يذكر آه، مذكر يونيزو لا إله إلا الله لا إله إلا الله بلو مدقاقا آه، وي لا إله إلا الله بونا ساعة لي من ناقر وعزال لي مالك وي آه، صلاة أشهد أن لا إله إلا الله بلو مالك إيه تلفظ بحروفها بكالو لا إله إلا الله من ناقر من غير اعتقاد القلب قلب ليك آل ترقم ባላመነበት ሁኔታ لشيء من المعاني ምንም አይነት የላኢላሃ ኢለላህን ትርጉም ቀልብ ላይ ሳያመጣና ሳያምንበት በምላሱ ብቻ መናገር ይህ ይጠቅማል ብሎ ያስባል አንዳንዱ بل يظن أن ذلك هو التلفظ بحروفها من غير اعتقاد القلب لشيء من المعاني والحاذق ها أرى ጎበዝ የሚባለው ሚንሁም ከነሱ ውስጥ ይላል ጎበዝ የሚባለው ከነሱ ውስጥ ማለት እነዚህ ሽርክ ከሚፈጽሙ ቀብር አምልኮች ምናምን ስር ከምታገኛቸው ሙስሊም ባዮች ጎበዝ የሚባለው ጮል የሚባለው እሱ የظن አነ معناها ማዕናዋ ምን ይመስለዋል? እስቲ ላ ኢላሃ ኢለላህ ማለት ምን ማለት ነው ተብሎ ሲባል ጎበዝ የሚባለው የሚሰጠው መልስ ነው። ምን ይላል? አይ ላ የኽሉቁ ወላ የርዙቁ ወላ ዩደብሩ ልአምራ ኢላላህ አይኸልቅም፣ መፍጠር አይፈጥርም፣ መረዘቅም እንደዚሁ አይረዝቅም፣ ነገርንም አያስተናብርም አላህ እንጂ ብሎ መልስ ይሰጣል። አሁን ይሄ ላኢላሃ ኢለላህ ትክክለኛ ትርጉም ነው ወይ ብለን ስንል ስናየው ቅድም ከተማር ነው ጭራሽ የማይገናኝ ይሄ የመካ ሙሽኮች እኮ ኢዕቲቃድ የሚያደርጉት ነው። ይሄማ ቢሆን ኖሮ ይሄንን ይዘው ቢመጡ ኖሮ ነቢ መሐመድ ዓለይሂ ሰላቱ ወሰላም አቡ ጀህል ግንባራቸውን ስሙ ነው የሚቀበላቸው። እንኳን ከነቢዩ ጋር በድር ሜዳ ላይ መገናኘት ይቅርና እንኳን ያ ሁሉ አታካራ እንኳን ያ ሁሉ ለምን ትሰግዳለህ ብሎ ከአላህ ቤት አጠገብ ማባረር ይቅርና አራአይተ አለዚ የንሃ ዓብደን ኢዛ ሰላ ያንን የሚከለክለውን ተመለከትክን? የአላህ ባሪያ በሰገደ ጊዜ ይላል። ይሄ እኮ የአቡ ጃህልና የነብዩ ታሪክ እኮ ነው። ሙሐመድ ዓለይሂ ሰላቱ ወሰላም ናቸው አብድ ተብለው እዚሁ ላይ የተጠሩት ባሪያ ተብለው የተጠሩት አላህ ባሪያ ናቸው። ልስገድ ብለው የአላህ ቤት ሲመጡ ዞር በል አንተ አማልክቶቻችንን የምናመልከውን በአጠቃላይ ተዉ፣ አንድ አምልክ አንድ አምልኩ እያልክ አዛ የምታደርገን አንተ አይደለህ? ዞር በል ከዚህ አካባቢ ብሎ ሲያሳዳቸው ሲያዋርዳቸው የነበረው እሱ ነው። አልሙሂም ይሄ ሁሉ የሆነው ምን ስላልሆነ ነው? ኢላሃ ኢለላህ ትርጉም የሚፈጥር የሚረዝቅ ዓለም የሚያስተናብር ከአላህ ውጪ የለም ማለት ሳይሆን የሚመለክ በእውነት የሚመለክ ከአላህ ውጪ የለም ማለት ስለሆነ ይሄ ነው እንግዲህ ጁሃሉል ኩፋር አውቀውት ዛሬ ላይ ጎበዝ ነኝ እያለ ራሱን ወደ እስላም ያስጠጋል። ጎበዝ እንደው አድርጎ ራሱንም አስቧል። አንዳንዱ ግን የላኢላሃ ኢለላህን ትርጉም እንኳ በትክክል ያልተገነዘበበት ሁኔታ ላይ ነው ያለው። ከዛ ሼኹ እዚህ ላይ ወላሂ በጣም ከባድ ንግግር ይናገራሉ። አንዲት ቃል ናት። ምን ይላሉ? ፈላ ኸይረ ፊ ረጁሊን جهال الكفار أعلم منه بمعنى لا إله إلا الله فلا خير في رجل عند سولي من ما ينث خير إلا من من ما ينث ملكا من نثل ما عندسه جهال الكفار على واقع يهون جاهلوت كهديان يهونوت كهديان يهونوت جهالوت يقولون ملاتشو إنما ننو نابو جهل نابو لهم مالك النزي أعلم منه بمعنى لا إله إلا الله እኔ ሙስሊም ነኝ ከሚለው የበለጠ ከሱ የበለጠ የላኢላሃ ኢለላህን ትርጉም አዋቂ ሆነው የተገኙበት የሆነ ሙስሊም ነኝ ባይ ምንም خير የለው። እነሱ የበለጠ ተረጂ የሆኑበት ማለት ነው። ስለምን የተረዱ? እነሱ ስለ لا إله إلا الله ተረድተው። አንድን ነገር እኮ ተረቶ መተው ይሻላል እንደው ሳይረዱ ገብቶ ከማጨመላለቅ لا إله إلا الله ን ሳይረዱ የአሁኖቹ ሙሽሪኮች ትርጉሙን ሳይረዱት መስሏቸው ዝም ብለው እንግዲህ ይዘው መጥተዋል። ላኢላሃ ኢለላህ ይላሉ በመላሳቸው የሚሰሩት ግን ከባባድ ሽርክ ነው። የሚሉትን ላኢላሃ ኢለላህ እንደው የሚቃወም ቢሆን ኖሮ ስራ ስራ አፍ ቢኖረው ኖሮ ተው ላኢላህ ኢላላህ የሚለው ጋር እኮ በጣም እየተጋጨው ነው ብሎ ይነግረው ነበረ። የሚሰራው ስራ የሚሰራው ሽርክ ማለት ቀብር ላይ ጠዋፍ ያደርጋሉ። መቅቡር የተቀበረ አካል ድረስልኝ ብለው ይጣራሉ። ከአላህ ውጭ ይለምናሉ። ችግራቸውን እንዲቀርፍላቸው ይማጸናሉ። ቀብሩ ጋር ሲደርሱ ሩኩዕ ያደርጋሉ። አንዳንዶቹ ስጁድ ያደርጋሉ። ሼክ ተብለው እንኳን እንደዚህ የሚያደርጓል እንኳን አለም በጃሂሉ በተራው ይቅርና ማለት ነው። ይሄ እንግዲህ እነዚህ ሼክ ተብለውም ይስሩት ሙስሊም ተብለውም ይስሩት፣ ስራው ግን ባጭሩ ትልቁ ሽርክ ነው። ይሄ ስራ ነው እና አቡ አቡጀህልን ለዛ አይነት አደጋ ያበቃቸው ይሄ ስራ ነው ከሙሐመድ ጋር ዓለይሂ ሰላቱ ወሰላም እንዳይጣጣሙና ለዛ ያክል ችግር እንዲበቁ ያደረጋቸው ላኢላሃ ኢለላህን በምላስ ላይ ብቻ ተናግሮ ማዕናውን አለመረዳት ይሄ ሁሉ ጣጣ ነው የሚያመጣው ማለት ነው። አሁን እንዳየነው እንዲህ የተዘበራረቀ ከፍተኛ ልዩነት ያለውን ነገር አለመረዳቱ ሁሉ ውስጥ የሚከተው የምንናገረውን ነገር ማዕናውን በትክክል በትክክል መረዳት የምንናገረውን ነገር ማዕናውን በትክክል መረዳት አለብን። ከሁሉ በላይ ላኢላህ ኢለላህን የመሰለ ትልቅ ቃል አንድ ሰው ሲናገር በትክክል ካልተረዳው አሁን እንደምንለው ትልቅ ጦስ ተጋላጭ ነው የሚሆነው።